الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم نزل ذلك وعن أبي هريرة አዕሊኑ ኒካህ ምን ማለት ነበር? ማሳወቅ ማሳወቅ በምንድን ነው? አስቶኑ ምን በማድረግ እ አንደኛ ከበሮ ይመታል እና ሴቶች ይነሽዳሉ። ባይሆን ድምጻቸው የማይሰማበት ቦታ ደስ የሚልና ጥሩ መልእክት ያለው ሐማስ ያለው ነሽዳ ደስ የሚል ነሽዳ ወደ መጥፎ ሴቶችንና ወንዶችን የሚቀሰቅስ ሳይሆን ለጥሩ ወደ እስላም ያለውና ሙሽሪትን በማወደስ እነሱ ምን ያደርጋሉ? እድፍ ከበሮ ይመታል። አዳፉን አዳፉና ሴቶች ከበሮ ይመታሉ። አይሻ ነብዩ አለይሂ ሰላቱ ወሰላም አዘውናል ብላለች። አንሳሮች በጣም ይወዳሉ ከበሮ እየመታችሁ እንትን እንዳይሉ ብለው ነብዩ አለይሂ ሰላቱ ወሰላም። ስለዚህ አድፍ እንማ ይጁዙ ለይሰ ሊልመንዙማ ወላኪን ሊነሺዳ ምን ላይ ማለት ነው? ሰርግ ላይ ወሊማ ያ ነው ኢዕላን የሚደረገው እሺ ብስሚላህ الرحمن الرحيم وعن أبي بردة بن أبي موسى عن أبيه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ይላሉ ላ ኒካሐ ኢላ ቢወልይን ያለ ወልይ ኒካህ አይሆንም ይላሉ ላ ኒካሐ ኒካህ ብሎ ነገር የለም አይ ላ የጁዝ አይሆንም ኢላ ቢወልይን በወልይ እንጂ رواه أحمد والأربعة وصحب بن المديني والترمذي وابن حبان وأعل بالإرسال حديث مرسل له ولكن فلا يؤثر هذا الإرسال في صحة الحديث في كونه محتجا بإرسال تسمى كدربة حديث صحيح ላኒካህ ኢላ ቢወልይን ያለ ወልይ ኒካህ አይሆንም። ያለ ወልይ ማለት ወልይ እነማን ናቸው? ወልይ አባት፣ ከዛ አያት ይቀጥላል ወደ ላይ ወይን አላ አባት፣ ከዛ አያት፣ ከዛ ቀጥሎ ልጅ፣ ከዛ ቀጥሎ ምን ነው የምታገባዋ ሴት ልጇ ልጅ ያላት ከሆነ ሌላ የምታገባ ከሆነ ምን የግድ ትዳር ያልወለደ ብቻ ምን ይነገረው? የወለደ ሌላ ሰው ሲያገባ ወልይ ሆኖ ይድራታል ልጇ። ገባችሁ? እሺ አባት አያት ከዛ ማን ልጅ ከዛ ወንድም ሸቂቅ አባቴና በአባትም በእናት የምታገኘው ማለት ነው። ከዛ በአባት ሲሆን የሆነ ወንድሟ አጎት እያለ አጎት ልጆች አቆባዎች ናቸው ዙሪያውን ያሉት ሊድሯት የሚችሉ ከዛ አቋቢ ቀጥተን አላደል ፈራኢድ ውስጥ አቆባ ሊወርሷት የሚችሉ ሰዎች ከዛ ውጭ ያሉ የማይወርሷት ሰዎች ምን መሆን አይችሉም፣ ወልይ መሆን አይችሉም እና ቃፊ እነዚህ ውስጥ ይቀላቀላል። ከነዚህ ውጭ ባለ በራሷ ካገባች ኒካህ ባጢል አባት መኖር አለበት ወይ አያት መኖር አለበት ወይ ደግሞ ልጅ ወይ ወንድም ወይ አጎት ምናምን እነዚህ እነዚህ እና ቃቶች ከነዚህ ውጭ ባለ ኒካሁ ከታሰረ ግን ኒካሁ አደጋ ነው ማለት ወሩ ወሩ ወረወል ኢማሙ አሕመድ ኢማሙ ዘግበዋል አንል ሐሰን ከሐሰኑል በስሪ አን ዕምራን ብን ሁሰይን መርፉዓን ሐዲሱ መርፉዕ ተደርጎ ተዘግቧል። ምን የሚል لا نكاح አኒካህ የለም إلا بولي በኃላፊና وشاهدين ሁለት ሻሂዶች ካሉ እንጂ ይላል። ሁለት ሻሂዶች ካሉ እንጂ ሁለት ሻሂድ ሁለት ሻሂዶች መኖር አለበት። ኢማሙ ሻፊዒ ይህንን እንደ ዋና አድርገውታል። የኒካሁ ተቀባይነት ሊኖረው ዘንዳ ወልይና ሁለት ሻሂድ የግድ ነው ብለዋል። ሁሩጅ ሚነል ኸላፊን ይሰጣል። ولكن ዑለማዎች ሼክ እብኑ ባዝ እና ወሼኹል ኢስላም እብኑ ተይሚያ እና ሌሎችም ሙሐዲሶች ምን ይላሉ? ወልይ ካለ ሻሂደኝ ሰርግ አደባባይ ላይ ከሆነ የሚደረገው ሰጪ ሰጥቻለሁ ይላል፣ ተቀባይ ተቀብያለሁ ይላል። ሁለት ሻሂድ የሚባል ነገር ችግር የለም ብለዋል። ወላኪን ሲል መምለካ አሁንም ይሰራል። ለምን ይሰራል ከተባለ ጭቅጭቅን ለማስወገድ ነው እንጂ የግድ ሻሂደን ያስፈልጋል ተብሎ አይደለም፣ የግድ አይደለም። ምክንያቱም ህዝብ ካለ ህዝብ መካከል ሲጋቡ ከሊስና ከሌ እኮ ተጋቡ ከተባለ አለቀ፣ ሻሂድ አለ ማለት ነው። ምስክር አለ። ወላኪን ሊነዝ ሊቀጥዕ ኒዛ ይደረጋል ሁለት ሻሂድን የሚለው ይሄ ቀጣዩን ሐዲስ ልቀራላችሁና እናያለን። وعن عائشة رضي الله تعالى عنها قالت عائشة من تلالي قال رسول الله صلى الله عليه وسلم نبي عليه الصلاة والسلام قال أيما امرأة من نيوم سير نكحت بالتاجبة بغير إذن وليها وليها كيف تدلات فراسوا راسوان ፈኒካህ ባጥልን ኒካሃ ውድቅ ነው። ፈኢን ደኸለ ቢሃ ግንኙነት አድርጋ ከሆነ ፈላሃል መህሩ መህር ይገባታል። ቢመስሑ ለሚን ፈርጅሃ ግንኙነት ባደረገችበትና ብልቷ ሐላል በተደረገበት ምክንያት ፈኢን ኢሽተጀሩ ቢጨቃጨቁ በመካከል ላይ ጭቅጭቅ ቢፈጠር ፈሱልጣኑ ልጅቱና ቤተሰብ መካከል ፈሱልጣኑ ወልይ ሀገረ ገዢው ወይንም ደግሞ ቃዲ ወልዩ ወልይ ነው መላ ወልይ ለሁ ሌላ ወልይ ለሌለው አካል ይላል أخرجه الأربعة والنسائي وصحاب ابن عوانة وابن حبان والحاكم እነዚህ ሁሉ ዘግበውታል። ስለዚህ አንድ ሴት በራሷ ፍቃድ ራሷን ብትድር ሶስቱ አኢማዎች አይቻልም የሚል አንድ ሴት ራሷን መዳር ራሷን ባሏን እኔ ራሴን ሰጥቻለሁ እሱ ደግሞ ተቀብያለሁ ራሷን ማለት ነው ቁጥባ ራሷን በራሷ ይሄ ኒካ ባጥል ራሷን በራሷ ሰጥቻለሁ ስትል ሶስቱ አይማ አይቻልም ማለት አቡ ሐኒፋ ደግሞ ይቻላል ነው ያለው። ራሷ መስጠት ትችላለች። ለምን ገንዘቧን መሸጥ የምትችለው በራሷ ስልጣን እንደሆነ ሁሉ በገንዘቧ ላይ ማንም ጣልቃ እንደማይገባባት ሁሉ በራሷ በሰውነቷ ላይ ደግሞ ይበልጥ ማንም ጣልቃ ሊገባ አይችልም ይሉና ይህን ያመጡታል እና ሐዲሱን ራሱ ጥያቄ ምልክት ያስገቡታል። ይሄንን ይሄንን ዙህሪ እንዳው ምን ብለዋል? ሱለይማን እብኑ ሙሳን ይህ ሐዲስ እንደነሱላቸው ለም አስማዕ እኔ ይህን ሐዲስ ሰምቼው አላውቅም ከየት እንደመጣ አላውቅም ብለዋል ይላሉ። እኔ ካዋጣፈ ለማንኛውም አሁንም አንድ ሴት ልጅ ራሷን በራሷ ፍቃድ ብትድር ኒካዋ ይበላሻል? አዎ ኒካህ ይበላሻል። ኒካሁ ሲበላሽ ከተጋቡት ባል ጋር ኒካሁ ቢበላሽ ኒካሁ ተበላሽቷል ብለናል። ቡጥላንና ፈሳድ ይለያያል። ቡጥላንና ፈሳድ ይለያያል። አንድ ሴት በራሷ ፍቃድ ራሷን ሰጥቻለሁ ብላ ባል ተቀብያለሁ ብሎ ተጋብተው ቢቀመጡ ይሄ ኒካህ ብልሹ ነው ስል ባል ፍች ይጠየቃል ወይስ አይጠየቅም? ወይንስ ኒካሁ ውድቅ ነው? አንድ ሰው ፈትዋ ቢሰጣት ሂዳ ሌላ ሰው ማግባት ትችላለች ወይስ አትችልም? ይሄ ጥያቄ አለ። ዑለማ ሁሉ እዚህ ላይ ጥያቄ ግድ ትጠይቃለች። ባሌ ግድ ምን ማድረግ አለበት? መፍታት አለበት። ኒካው ተበላሽቷል ማለት እንደገና መስተካከል አለበት ሌላ የተበላሸ ነገር አለው ማለት እንጂ ባል አይፈታም ማለት አይደለም። የግድ ፍች ይጠየቃል ከሱ በራሷ ፍቃድ ሰጥቻለሁ ተቀብያለሁ ብለው ቃዲ ጋር እንኳን ሳይሄዱ ማለት ነው። በራሷ ፍቃድ መንደር ውስጥ ያገባቸው ተግባባን አይደል? ቡጥላን የሚመጣው አራት ሚስት እያለው አምስተኛ ካገባ እጅማዕ ዑለማ አለበት። ኒካሁ ጭራሽ አይሆን በጭራሽ ከስር መሰረቱ ምንም በምንም ተአምር አይሆን ተግባባን ገባችሁ አልኳችሁ። አንድ ሰው አራት ሚስት ያለው አምስተኛ የሆነችን ሴት ቢያመጣ ኒካሁ ጭራሽ እክላፍ ዑለማ እንልበትም አላ ቡጥላኒ አለ አልዑለማ አለበት። ዑለማ ሁሉ ተስማምቷል። ጭራሽ እቺ ሴት መጀመሪያ ፍታ አይባልም። ለምን አላገባም? ኒካው አይሆን መጀመሪያ ተባባ አምስተኛ ሴት አግብቶ ከሆነ ወይም ደግሞ አንድ ሰው አንዲትን ሴት አግብቶ እህቷን አምጥቶ ቢደርብ ኒካሁ መጀመሪያ ምን አይሆንም? መጀመሪያ ኒካሁ አይሆንም። ኢጅማዕ አልዑለማ አለበት። አሁንም ኒካህ የለውም። ጭራሽ ዝም ሂዳ ማግባት ትችላለች። ወላኪን አንድ ሴት ራሷን በራሷ ፍቃድ ራሷ ብትድር ኒካህሽ አይሆንም ትባላለች። ፈቃድ ነው ይባላል። ግን ምን ይባላል? ሂዳ ማግባት ትችላለች? አትችልም። የግድ ቃቢ ሰውየውን ፍታ ብሎ መፍታት አለበት። ሰውየው ፍች ራሱ ይጠየቃል። ያገባው በምን የሆነው ማለት ነው? ራሷን በራሷ ባገባች ጊዜ ተጓዛች። እሺ ከዛም በኋላ ደግሞ እንምጣና ወልይ እንምጣ። ከወልዮች መካከል አንዱ ቢድራል። አባት አለ፣ አጎት አለ፣ ወንድም አለ፣ ወይ ልጅ ይኖራል ካለ ከነዚህ ውስጥ አንዱ ቢድራል። አንዱ ቢድራል ዝም ብሎ በኃላፊነት አባትን ተወና አያቷ ዳራል ኒካው ይሆናል። አሁን መክተላተል ዑለማ አለበት። ኒካ ተበላሽቷል፣ ቡጥላን ውስጥ ገብቷል። በቃ ኒካ የላትም፣ ሌላ ሰው ሄዳ ማግባት ትችላለች አይባል። ቃዲ ዘንድ ተሄዶ እባክህ ይሄ ሰው ይታለን ተብሎ ተጠይቆ ባል ከፈታት በኋላ ነው ሌላ ማግባት የምትችለው ኢኽቲላፍ ዑለማ ስላለበት ተባባን አልገባችሁም እና ለወልይ ደግሞ ወልይ ራሱ ወሊል ወልይ ሹሩጥ ለወልይ ደግሞ ሸርጦች አሉ አንድ አባት ወይንም አንድ አያት ወይም አንድ ወንድም ሊድር የሚችለው ሸርጦችን ማሟላት አለበት ፋሲቅ ቢሆን ሊድር ይችላል አይችልም ፋሲቅ ከሆነ መዳር አይችልም ፋሲቅ ከሆነ አይድንም። ኢማሙ ሻፊዒና ኢማሙ አህመድ አንድ ሰው ጠጪ ከሆነ ወይም ደግሞ የሆነ ነገር ከሆነ መዳር አይችልም ብለዋል። አቡ ሐኒፋና ኢማሙ ማሊክ ደግሞ አይ ፋሲቅ ቢሆንም ችግር የለም ብለዋል። ፋሲቅ ቢሆንም ሶላት ታሪክ ሶላት ከሆነማ የለም ጭራሽ አይጋ ቁጥር ውስጥ አይገባም። ወልዩ አይደለም። ስለዚህ ፈሱልጣኑ ወልዩ መላ ወልየ ለሁ ይሆናል ማለት ነው። አባት እነዛ የማይሰግደው አባት ይቀርና የዚች ልጅ ሐላፊ የሚሆነው ማለት ነው? ቃዲ ሀገሪቱ ቃዲ ይሆናል ማለት ነው። ተባባል ምክንያቱም ወሊል ውላይቲ ሹሩጥ ሸርጡ ማሟላት አለበት ለወልይነት። ሸርጡ የተሟላ ወልይ እያላት ሸርጡ የተሟላ ወልይ እያላት ሌላ ወልይ ቢደራት ጥያቄ ምልክት ትገባለች። ሸርጡ የተሟላ ወልይ እያላት ራሷን በራሷ እንደ ገበያ ብትድር አሁንም መክተላፈል ዑለማ አለበት። ይቺ ሴት ኒካህ የላትም ሌላ ሰው በፈቃዷ ሄዳ ታገባለች አይባልም። እንደዚህ አንድ የሰማሁት ነገር አለ። አጎት ምንድን ነገር የሆነ ልጅቱን አጎት አላት አጎት አለ እንበል ምን የአባቷ ወንድም አለ የአባቷ ወንድም ምንድን ነው አፋቢ ነው እ አፋቢ ነው እንዴ እሷን ይወርሳታል ብትሞት ይወርሳታል አፋቢ ነው ከአሰባዎች ትቆጠራል ኻል ምንድን ነው ነበር ያልነው ኻል ማለት የእናት ወንድም ሊድራት ይችላል መጀመሪያ ልገባል የእናት ወንድም አንድ ስሌ ሊድራት ይችላል አይችልም? አሳቢ ማለት በምን ወገን ያሉ ናቸው? መጀመሪያ ፈራኢድ አልገባችሁም እኮ ነው። አሳቢ ማለት ምንድን ነው? አባት፣ ልጅ፣ ወንድም፣ የአባት ወንድም፣ አጎት፣ አም አይደል አይደለም። የእናት ወንድም ይደራል አይድርም? አይድርም። የእናት ወንድም አይድርም። የእናት ወንድም አይድርም። ይች ልጅ ማን ነው የሚድራት? የአባት ወንድም የላትም፣ አባቷም የለም። ወይም ደግሞ ሸርጡ አልተሟላም። ነበረ አይሰግድም። ነበረ የሆነ ነገር ችግር አለበት ወይ ያቂዳ ነበረ የሆነ ነገር አለበት በቃ ሸርጡን አላሟላም። የሚድራት ማን ነው? ቃዲ ነው የሚድራት። ቃዲ ነው የሚድራት። የእናትሽ ወንድም ካልዳረሽ ኒካህሽ ባጢል ነው። ኒካህ ባጢል ነው ማለት ራሱ በጣም አስ ነገር ኸጢል እኮ ነው። ኒካህ ባጢል ነው ማለት እነዚህ ልጆች ዝሙት ሰርተዋል፣ ስለዚህ ይቀጠጡ ብሎ ፍርድ መስጠት ነው። አደጋ ነው። እክትላፈል ዑለማ አለበት። ኒካሁ ባጢልና ከንቱ ምንም አይነት ቁጥር ውስጥ የማይገባው አንድ ሰው አምስተኛ ሚስት ካገባ አንድ ሰው ምን ካገባ ምን ካገባ አንዲት ሚስት ኑሮት የእሷን እህት ተደራቢነት ካመጣ ብቻ አይጠየቅም፣ ፍታ ተብሎም አይጠየቅም። ከዛ ውጭ ያሉት ግን እክትላፈ ዑለማ ስላለበት ፍች ይጠየቃል ሰው ያገባው አካል እና أيما امرأة ማንኛውም ሴት نكحت ብታገባ بغير إذن وليها ሸርጡ የተሟላ ወልይ ያላት የእሱን ፍቃድ ሳትጠይቅ ብታገባ ፈኒካሁሃ ባጢል ባጢል ነው። ማን ቢደራት ራሷ ብታገባ ነው ራሷ ብታገባ ነው። ፈኒካሁሃ ባጢል ፈኢን ደኸለ ቢሃ ፈለሃል መህር መህር አላት بما استحل من فرجها ከብልቷ ሐላል አድርጎ ሰውየው ስለተጠቀመ መህር ይከፍላል ማለት ነው። ፈኢንሽተጀሩ ቢጨቃጨቁ ከቤተሰብ ጋር ጭቅጭቅ ቢነሳ فالسلطان ቃዲ ወልይ ወልይ ነው من لا ولي له ወልይ ለሌለው ቃዲ ነው ወልይ ድራሳን ማለት ነው ሴት ልጅ ከኒካህ ባጢሉን የተባለበት ይላሉ እነ አቡ ሐኒፋ ራሷን በራሷ ስትድር ኒካህ ብልሹ ነው የተባለው ለምንድን ነው ሲሏቸው መጀመሪያ ሐዲሱን ጥያቄ ምልክት ያስገቡትና እንደ ሶሒህ ነው ብለን ብንመጣ ምን ከሆነች ነው ሴትዮዋ መጅኑን ከሆነች ነው ብለው ወሰዱታል እነሱ በጣም እንትን ብለዋልና ከዚህ እዚህ ውስጥ መግባት መጅኑን እብድ ከሆነች ህፃን ከሆነች የሚጠቅማትን አካል አታውቅምና ነው። ስለዚህ የዚች ልጅ ኒካህ ወደ ብልሹነት እያዘመመ ነው ይላሉ። ወላኪን ነሰይሁ ራሷን በራሷ አንድ ሴት ልጅ ከዳረች ኒካሃ ብልሹ ነው አይደለም ማለት ነው። ወይ ቃቢ ወይ የሆነ ነገር የሆነ ነገር ከገባበት ነው ኺላፍ ዑለማ ውስጥ ሙዕተበር ውስጥ የሚገባው وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ቃል እንዲህ ይላሉ። አንድ ሴት ልጅ ቤተሰብ ጠይቃ እምቢ ካላት ምን ማድረግ ትችላለች? ስልጣን የለውም፣ በጭራሽ ቁጥጥርም የለውም። ባይሆን የከለከለበት ነገር ወይ ዱንያና ዲን ጋር ከሆነ ነገር ጋር የተያያዘ ነገር መሆን አለበት። አልደርም ካለ በቃ የለም፣ ቀጥታ ራሷ ሄዳ ማግባት ትችላለች። ጻዲ ወልዩ መላ ወልየ ለሁ ስልጣን ወልዩ መላ ወልየ ነው። ሸርጥ የተሟላ ሆኖ እምቢ ካለ ነው ሸርጡ የተሟላለት ወልይ ሆኖ አልድርም ካለ ቃዲ ይቀደማል። ሸርጡ ያልተሟላ ከሆነማ መጀመሪያ የሚለውን ይሰጣል። وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال يا الله ملاكتኛ እንዲህ ይላሉ لا تنكح الايم اي سيب سيبا ما አትዳርም حتى تستأنر اي حتى تستأذن ፍቃድ ተጠይቃ እንጂ አይም አይም ማለት ምን ማለት ነው አይም ማለት بمعنى السيب وزنا ومعنى وزنا ومعنى سيب ማለት ነው ትንከሑል አይሙ ላቱንከሑል አይሙ አንድ ሰይራ አትዳርም ሀታ ትስተእመራ ፍቃድ ተጠይቃ እንጂ ይላሉ። ፍቃድ ተጠይቃ እንጂ አትዳርም ሳይሆን ፍቃዳቸው ይለያል። ወላቱን ከሁል ቢክሩ ቢክራማ አትዳርም ሀታ ትስተእዘነ አሁንም ፍቃድ ተጠይቃ እንጂ ሁለቱም ፍቃድ ይጠየቃሉ። ግን ቃሉ ያ ረሱላህ ወከይፈ ኢዝኑሃ የእንትኑ ለአይም ብዙ ነገር አይታለች። እሺ ችግር የለም አያስፈራም። እከሌን ታገቢዋለች ስትባል አዎ አገባዋለሁ፣ ስለ ሁኔታው ይነገራታል። አዎ እሱን እፈልገዋለሁ ወይ አልፈልገውም ብላ መልስ መስጠት ትችላለች። ምን ከሆነች ጠይባ ከሆነች አመል ቢክር ቢክራማ ሀታ ትስተእዘነ ፍቃድ ተጠይቃ ተጠይቃ እንጂ አትዳርም ማለት ቃሉ ያ ረሱላህ ወከይፈ ኢዝኗ ፍቃዷ እንዴት ነው ተብለው ሲጠየቁ ነብዩ አለይሂ ሰላቱ ወሰላም ባህላ አንተስኩተ ዝም ልትል ነው። እከሌን ታገቢዋለች እንደዚህ እንደዚህ ነው ያ እከሌ የሚባለው የከሌ ስትባል አቀርቅራ ዝም ካለች ወይ ፈገግ ካለች መዳር ብቻ ነው ማለት ወዳለች ማለት ካለቀሰች ኡ ካለች እንባ በእንባ ካደረገችው ይሄ የሆነ ተቃውሞ ነው ማለት ነው። አጋጣሚ ሊሆን ይችላል። በአሁን ዘመን ግን ተቀያይሯል ነው የሚሉት። በአሁን ዘመን ተቀያይሯል። ራሳቸው ጨርሰው ነው የሚመጡት ነው ዑለማዎች ራሱ ብለዋል። የያዘል ወቅት ሁኔታዎች ሁሉ እንደዛ ነው። እብን ሐኪም እንዳሉ ታውቃላችሁ፣ ዛሂርዬ ናቸው። ቃሉ ያ ረሱላህ ወከፈ ኢዝኗ ፍቃዷ እንዴት ነው ተብለው ሲጠየቁ ነብዩ አንተ ስኩተ ነው አይደል ያሉት። እከሌን ታገቢዋለሽ ስትባል አንዲት ቢቅር አዎ አገባዋለሁ ካለች አይሆንም ይታውላል። ለምን ዝም ማለት አለባት? ፈቃዷ ዝም ማለት ነው። በጣም ዛሂርዬ ስለሆኑ በግልጽ በጠቅሱ ብቻ ስለሚሄድ እኮ ነው። እና ሰይባ ሰይባ ማለት ምንድን ነው? ሰይባ ሰይባነት በካራ ከሄደ ዋናው ቢክራ መኖር አለመኖር ነው ወይንስ ሲገር ነው? እድሜ ነው ብለዋል። ዋናው ሶሒሁም እድሜ ነው። እድሜ ፍቃድ የምትጠየቀው ሰይባ ከሆነች ማለት ብሉግነት ደረጃ ከደረሰች ዚክሯ ቢኖርም ባይኖርም ፍቃድ መፍቀድና መናገር ትችላለች። ቢክራ የተባለው አብዛኛውን ጊዜ ህፃናት ስለሚሆኑ ነው። እነሱ የሚጠቅም የሚጎዳቸውን ስለማያውቁ ብዛት በቃ ፍላጎታቸውን ለማሳየት ብቻ ፍቃድ ይጠየቃሉ። ምግባር የለም አይፈቀድም። እና ሰይባነት የሚገኘው በምንድን ነው? ታዲያ ሰይባነት ደረጃ ለመድረስ በእንትን በዜና ቢወገድም ሰይባ ትሆናለች ነው። ሰይባ የሚባለው ጥቅሙ ውስጥ ትገባለች። በዜና ቢወገድም በካራዋ ማለት ነው። በዝሙት ቢወገድም አግብታ የምታ ከሆነ ሰይባ ነው። ሰይባ ተሆነ ግልጽ ነው። እነ ኢማሙ ሻፊዒና እንትና ሰይባዋ በራሱ በጣት ቢወገድም በመዝለል ቢወገድም በሆነ ነገር ቢወገድም ሰይባዋ ከተወገደ ተወግዷል። በቃ የለም ሰይባ ናት ነው የሚሉት። በካራዋ ከተወገደ ሌሎች እነ አቡ ሐኒፋ ደግሞ በዝሙት የተወገደ በካራ ከበካራነት አያስወግድም ይላሉ። አያስወግድም ይላሉ። በግዳጅ ተገዳ ብትደፈርም እንደዛው ማለት ነው። ሰይባ የሚለው ሕክም ውስጥ ይገባል። وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم ብዙ ነገር አለ። አትፈሩ ነው ያላፈርኩት እናንተ ትፈራለህ እ ሸሪዓ እኮ ነው። አ በቃ ሸሪዓ ነው። ኮስተር በሉ እሺ። ዋኒ ابن عباس رضي الله تعالى عنهما ነብዩ ሰለላሁ ዐለይሂ ወሰለም عليه وسلم الله ملاكتني قال بلوال السيب ስለ ራሷ ነብር ታውቃለች። ወልያ ከወልያ የበለጠ ራሷ ኃላፊነት መውሰድ ትችላለች። አቡ ሐኒፋ ይህንን እንደሌላ አድርገውታል። አንተ ልጅ ራሷ በራሷ ፈቃድ ነው ማግባት ያለባት እንጂ ወልዩዋ ምንም አያገባው የሚለው ደሊል አድርገውታል። ይሄን አሐቁ ቢነፍሲሃ በራሷ ይገባታል። የሚወልያ ከወልያ የበለጠ የተሻለ እሷ ናት። ኃላፊነቱን መውሰድ አለባት፣ ይገባታል። አሐቁ ቢነፍሲያ ስለ ራሷ ይበልጥ ታውቃለች፣ ይገባታል፣ መብት አላት። ሚወልያ ከወልያ የበለጠ አንድ ሰው እከሌን አግቢ ብሎ ማስገደድ አይችልም ማለት ነው። አባት በቃ እከሌን ነው የማገባው ካለች አለቅ ባይሆን ሁሉቁ ዲኑ እዲኑ ላይ ምን አይነት አካሄድ አለው? ይህን ነገር ብቻ ያጣራላችሁ። የማይጎዳት ነገር ብቻ መሆኑን ነው እንጂ ማጣራት ያለበት። አለበለዚያ እነ ከሌዘር የከሌዘር ምናምን ነገር ማግባታችን እንደዛ ነገር ከሆነ ምንም አያገባው። ጭራሽ ስልጣን የለውም። ጭራሽ ስልጣን የለውም። ቃቢድ ራሱ ወልቢክሩ ቢክራ ትስተእመር ትጠየቃለች። ወኢዝኑሃ ፍቃዷ ደግሞ ስኩቱሃ ዝም ማለቷ ነው። ረዋህ ሙስሊም ለይሰ ሊልወልይ ማዓ ሰይድ አምሩን ወፊ ለፍዝን በሌላ ቃል ለይሰ ሊልወልይ ለሐላፊ ለአባት የለውም ማዓሰይብ ከሰይባ ጋር አምሮን ምንም ጉዳይ የለውም ስልጣንም የለውም አያገባውም ማለት ነው። እሷን ባል መምረጥ የምትችለው እንጂ እሱ አይደለም። ሰይባ እዚህ ቦታ ላይ ሰይባ ምንድን ነው ብያቸዋለሁ። ብዛት እድሜ ጋር ነው የሚያያዘው። እድሜ ጋር ነው እንጂ የሚያያዘው ከእንትን ጋር አይደለም። ቢስራነት ህግ አለ የለም የሚለው ላይ አይደለም target የሚደረገው የሚደረገው ብዛት እነሱ በታራ የሚሉት ቢክራዎች የሚባሉት በዛን ዘመን ምኖቹ ናቸው? ገና ህፃን የነበሩ እንትን ተሚዝ ደረጃ ያልደረሱት የሚጠቅሙ የሚጎዳቸውን ስለማያውቁ እነሱ ምን መደረግ አለባቸው? አይ አፈን ያዝ ይደረጋሉ። እጅባር ባይደረጉም እንኳ ግዳጅ ባይጫንባቸውም እንኳ ለይሰ ሊልወልይ መዓ ከሰይባ ጋር አምሩን ምንም ጉዳይ የለውም። ወልየቲመቱ ህፃን ቱስተእመር ፍቃድ ትጠየቃለች ብለዋል። የቲም የቲም ለመባል የሚያበቃት እድሜ ክልል ውስጥ ያለች ማለት ነው። እሷ ፍቃድ ትጠየቃለች። የቲማ ማለት ቢማዕነ ሰጊራ ህፃን ማለት ነው። ህፃን ማለት ነው። ፍቃድ ትጠየቃለች። ረዋሁ አቡ ዳውድ ወነሳኢ ወሰሐሁ ኢብኑ ሒባን ኢብኑ ሒባን ሐዲሱን ሰሒህ ብሎታል። ተገባን አባት እከሌን አግቢ ብሎ ማስገደድ በተአምር የለም የለም አያገባው ምንም ይሄ አሐቁ ቢነፍሲ ስለ ራሷ ራሷ ናት የምታውቀው እከሌን ነው የማገባው ካለች አባቴ ይረግመኛል እናቴ ይረግመኛል ትረግመኛለች ብሎ ነገር የለም አይሰራም ገና ጠይባም ቢክራም እኮ አልኳቸው እድሜ ካደረግን እድሜ ነው ደግሞ ሰው ያሉት ዑለማ ምክንያቱም እነሱ ሰሊባና ቢክራ ያለውን ለእድሜ መክፈያ ነው ያደረጉት። ቢክራ ሆና ራሱ 30 ዓመት ሊሆናት እኮ ይችላል አይደል? ሳታገባ ከቆየች ይቺ የግድ በህፃኖቹ ስም አይደለም መግባት ያለባት። እዚህ ቦታ ላይ የተፈለገ እድሜ ክልል እንጂ ያለው የእንትኑ ባህሪ አይደለም። ህጉ አለ የለም የሚለው ላይ አይደለም። ነው ሳይሆን እሱ ነው የሚያደርገው። ስለዚህ ጥያቄ ትጠየቃለች። አያገባውም እሱ እኔ ከሌ ነው የማገባው ካለች በቃ ላይ ይላል ማለት ወደደኩን ባይሆን እንደ ማገድና መገደል የሚችለው ታሪክ ሶላት የምታገባ ከሆነ ቢድዕይ ይጋር የምትሄድ ከሆነ የሆነ አካል ለማግባት የምትሯሯጥ ከሆነ ወደ መጥፎ ቦታ የሚመራት የዛን ጊዜ እንትን እንደ ቁጣ ወይንም ደግሞ የሆነ እሷን ለማስገደድ ይችላል። ከዛ ውጭ ባለ ነገር ግን ሐቆ ቢነፍሲ ግልጽ ነው። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا تزوج المرأة المرأة ሴት ልጅ ሴት ልጅ አድራት ሴት ልጅ ሴትን መዳር አትችልም ወልይ ሆና ማለት ነው ሐላፊ ሆና እከሌ ልጅን በዚህ አለው እሱ ደግሞ ተቀብያለሁ አይችልም ወልይ ሆና መዳር አትችልም ወላ ትዘውጅ المرأة ነፍስሃ ሴት ልጅ ራሷንም ቁጭ ብላ ራሴን ሰጥቼሃለሁ፣ እሱ ተቀብያለሁ። እንደዚህ አይነትም አይሰጥም የለም። ተባባን አይደል? ግን ብታገባ ምንድነው ነው የሚሆነው? ንገሪኝ፣ ምንድን የሚሆነው? አይ ኸጢብ ስለሆነ ነው መስአለው። አንዳንድ ጊዜ ምን ምን እንዳለ ታውቃ የከሌኒ እኮ ተበላሽቷል ልትል ትችላለህ። የዛን ሰዓት የምንፈርድባቸው ፍርድ አለ። በጣም አደገኛ ፍርድ ማለት ነው። ለአለው እነዚህ ግንኙነት እያደረጉ ከሆነ ንቃቸው ባጢ ነው፣ ዝሙት እየሰሩ ነው እያለ ነው። ለምሳሌ ብዛት የሚያገባው ሰው ምንድነው? ነው? ብዛት በተለያየ ነገር ያለ ቃዱ ያለ ወልዩ ያለ አባት የሚያገባለ ያለ አያት የሚያገባለ ወይ በቃዱ የሚያገባለ ወይ በሆነ ነገር የሚያገባለ እነዛ ሁሉ ዚና ውስጥ ናቸው ብለን ሁክም መስጠት እንችላለን? አንችልም። አይቻልም። አይቻልም። ዚና ውስጥ ናቸው አይባልም። እከሌ እንደዚህ እንደዚህ ናት በቃ ዝሙት ውስጥ ነው ያለው አይባልም። በጣም ፈጥር ነው። ልክ አቂዳ ላይ ምን ነበር የምንለው? አቂዳ ስንቀራ በመቃብር ዙሪያ የሚዞሩ ሰዎች ምንድናቸው እንላለን? ሽርክ እየሰሩ ነው አይደል የምንለው? ግን ከሚዞሩት ከዲጃ ፋጡማ ሙሽሪክ ናት ብሎ መናገር ይቻላል? አይቻልም። ሁክም ነው የምትሰጠው። ታም ኸጠር ነው፣ አደጋ ነው። እና ስለዚህ ኒካሁ መታሰር ያለበት በማን ነው? ሸርጡ ከተሟላ አባት ነው ኒካሁ ማሰር ያለበት። ከዛ አያት ነው ኒካሁ ማሰር ያለበት። ከዛ ልጅ፣ ከዛ ወንዴን አጎት እያለ ይሄዳል። ከዛ ቃፊ እያለ ቅደም ተከተላል። ቃዲ ከሁሉም ይቀደማል አይቀደምም? ዑለማዎች መካከል ራሱ ከላፈለበት ቃዲ ሁሉንም ይቀደማል። ትናንትና ነብዩ አለይሂ ሰላቱ ወሰላም ሴትዮዋ ራሷን ልትሰጥ መጣችና ምን አለ ሰውየው ዳሩኝ አላቸው አይደል? ምን አሉ ነብዩ አለይሂ ሰላቱ ወሰላም ድሬሃለሁ ነው አይደል ያሉት? ድሬሃለሁ አሉት። አባት አለሽ ብለው አልጠየቁም። ይህንን ራሱ ያመልሳል ጥያቄ። አባት አለሽ አላሉ፣ ዝም ብለው ድረዋል። ለነብዩ ኻስያ ነው ከተባለ አአ ነብዩ ለነብዩ ኻስያ ነው ያለ ራሱ ደሊል ራሱ ያስፈልገዋል። ይጭቅጭቃል። ባይሆን ሊነዝዕል ቀጥዕ ይህንን ነገር ለማምጣት ባጢል ነው፣ ምንድን ነው፣ እንደዚህ ነው፣ እንደዚህ ነው የሚለው አህካም ውስጥ እንዳንገባ ትልቁ ነገር ምንድነው መደረግ ያለበት? ሸርጡ የተሟላለት ወልይ ካላት አንድ ሴት አባቷ ይድራታል ማለት ነው። ተግባባን። ሸርጡ ተሟልቶለት እያለ ደግሞ እኔ አልድርም ካለ ወልይ ይድራታል። ማን? ቃዲ ማለት ነው። ቃዲ ራሱ ከወልዮች ውስጥ አንዱ ነው ማለት ነው። አሁን እንደ ፋጢማ ሰላም ማለት እንደተፈጠረላ ከዛ በኋላ ግን የለም አይገረፍም። እዚህም እኮ ራሱ ኒካ ባጥልና ፈሳድ ነግሬያቸዋለሁ አይደል? አንድ ሰው ኒካ ራሷ ራሷ በራሷ እንኳን ብትድር ዝሙት አንፈርድባትም። ኒካሁ ተበላሽቷል ተብሎ እሷ በፈቃዷ ሄዳ ሌላ ሰው ማግባት አትችልም። ራሷን በራሷ እንኳን ድራ እንኳን መካከል ላይ ሌላ የሆነ ነገር ገብቶበት ያጋጣሚ ቃዲ ከገባበት ኦ መስአለቱን ከቢራ ነው የሚሆነው። ሌላ በጣም ትልቅ መስአላ ለምሳሌ አባቷ እያለ አያቷ ቢድራ አያቷ እያለ ልጇ ቢድራ አባቴም አልፈልግም እኔ አንተ ዳረኝ ብላ ወንድሟ ዳራ አባቷ የሰማ ጊዜ ኦ አለ አይ አንተም ወልጅ ነህ እኔም ወልጅ ነህ አሃ እኔ ነኝ እኮ ቅድሚያ የሚሰጠኝ አባት እኔ ከሌለሁኝ አንተ መዳር አትችልም እዚህ መካከል ራሱ ሴላብ ሲፈጠር ቀጥታ ይሄ ልጅ ያገባው ባል ምን ይጠየቃል ፍታ ይባላል እንጂ ኒካሁ መጀመሪያ አባት ነበርና መዳር ያለበት ከአባት ውጭ ያለ ሰው ስለሆነ የዳራት ኒካሁ ባጢል ነው ብለን የለም እስካሁን ሲሰሩት የነበረው ዚና ነው፣ የተወለደው ልጅ ድቃላ ነው የሚባል ፈክሞች አይገባም። በጣም አደገኛ ነው። እንኳን ምን ገብቶበት ሌላ ወልይ አማራጭ ወልይ ገብቶበት ቃዲ ገብቶበት እንኳን ሌሎች ወልዮች ገብተውበት ማለት ነው። ራሷን በራሷ እንኳ ብትድር ኒካሁ ብልሹ ኒካሁ ፈሳድና ባጢል ነግሬያቸዋለሁ አይደል? ባጢል የሚሆነው ምን የሆነበት ነው አልኳችሁ። ኢጅማዕ አልዑለማ ያለበት ነው። ኢጅማዕ አልዑለማ አምስተኛ ሲያገባ ወይ በአንድ ሴት እህቷን ሲቀርብ የዛን ጊዜ ኢጅማዕ አልዑለማ አለበት። ይሄንኛው ግን ኢጅማዕ አልዑለማ የለበትም። በምን ላይ በየት ላይ ራሷን በራሷ ራሷን እንደ ራሷን ለራሷ ወልይ ሆና ራሷ የዳረችው እሷ ላይ ራሱ ኢጅማዕ አልዑለማ የለም። ስለዚህ ጠንቀቅ እንላለን ማለት ነው። እነ ከሌ ዝሙት እየሰሩ ነው አይባልም። ይሄ የሚሰራ በገጠር በምን አካባቢ ይሰሩታል ብዛት ተደብቀው ኒካህ ምናምን ነገር አለ። በራሷ ራሷን ልትሰጥ ትችላለች። ይሄ ነገር ቢፈጠር ዝሙት ነው ተብሎ ሁክም አይሰጥም። ሀታ መህር አላት አሉ አይደል? እዚህ ላይ ፈኢን ደኸለ ቢሃ ፈላህ አልመህሩ ቢመስህ ለሚን ፈርጅሃ መህር አላት ተባለ። ለምን መህር አላት? ዚና ከሆነ የዚና ዋጋ ይክፈል ይባላል። የለም አለ ማለት ነው። ስለዚህ ስለዚህ እንደዚህ አይነት ፈትም ውስጥ በጣም ጥንቃቄ ያስፈልጋል። እ አይሰራም። ክርክር ነው። ተደብቀው ምን ሰፈር ውስጥ ምናምን የሚያደርጉት አይደል? እሱን ክልክል ነው። ኧረ ክልክል ክልክል ግን ባጢል ነው ብለን የሆነ ተሳድ ዚና እየሰሩ ነው አይባልም። ዚና እየሰሩ ነው ከተባለ መቀጥቀጥ አለባቸው። ሌላ ሚስት ካለው መገደል አለበት፣ መገደል አለባት እያለ ሁክም እየሰጠ ነው። አደገኛ ነው። ሰውት ያደርጋችሁ ኒካህ እኮ ሲያደርጉ ወይ ሁለት ሻሂዶች ያመጡና እኔ ሰጥቻለሁ ተባለች እሱ ተቀብያለሁ ይላል። ኒካህ ብለው ይሄዳል። በራሳቸው በአቡ ሐኒፋ መዛህብ ማለት ነው። ይሄ የተከተሉበት መዛህብ ስላለ ይህንኛው ጓደኝነት ዝም ብሎ ጓደኛ ተብሎ ነው የሚቀጣቀጥ። አይሄድም። Thank you. እ ምንድነው እ ምን በራሷ ራሷ አደረገችው እ ድጋሜ አዎ በኒካ ላይ ኒካ ችግር የለም ችግር የለም እሱ ካደረገ በቃ በዛ ይቀጥልላችሁ ካለ ሰጥቻለሁ ይላል፣ ተቀብያለሁ ይላል፣ ችግር ይቀጥላል ማለት ነው። ልንቀራ ነው። እሺ ይኸው መትን ላይ ይመጣል። ለማንኛውም ላቱ ዘውጁል መርአቱል መርአተ ሴት ልጅ ኃላፊ ሆና መዳር አትችልም። ወላቱ ዘውጁል መርአቱ ነፍሳ ራሷንም መዳር አትችልም። ራሷን በራሷ ቁጭ ብላ ሰጥቻለሁ ተቀብያለሁ የሚለውን አይቻልም። ረዋሁ እብኑ ማጀህ ወዳረ ቁጥሪ ወሪጃልሁ ሲቃት دوس وأن وعن نافع عن ابن عمر رضي الله تعالى عنهما قال نهى رسول الله صلى الله عليه وسلم عن الشغار ማላላት እንዳይመስላችሁ ነው ነገር በጣም ጥንቃቄ እንድታደርጉ ነው የነገርኳችሁ እንጂ ማግባት ያለብን በምንድን ነው በምንድን ነው የሚገባው በወልይ ነው ማግባት በወልይ ሸርጥ የተሟላለት ወልይ ባይሆን ወልዩ ራሱ ሌላ ጥያቄ አለው መጀመሪያ ሴት ልጅ በወልይ ማግባት አለባት ወልዩ ሸርጡ ተሟልቷል ይህንን መጠየቅ እና በወልይ ማግባት ታዲያ ወልዩ ሸርጡ ካልተሟላ ደግሞ ቃዲ ጋር ይሄዳል ማለት ነው አሉ እንደ አሉ አሉስና አህባሽ ምናምን ነገር ከሆነ ተው አሉስና አሉ አሉስና አለበት ቃዲ ይድራል ምን ችግር አለ አ وعن نافع عن ابن عمر رضي الله تعالى عنه عزيز المدن قال نهى رسول الله صلى الله عليه وسلم ምክትሉ ራሱ እኮ መዳር ይችላል ወኪሉ ራሱ ይደራል የቃዱ ማለት ነው وعن نافع عن ابن عمر رضي الله تعالى عنهما قال نهى رسول الله صلى الله عليه وسلم عن الشغار نبي عليه الصلاة والسلام የቅያሬ ጋብቻን ከልክለዋል የመለዋወጥን ማለት ነው የመሰጣጣት ሽጋር ወሽጋሩ አማርኛው ነው ወሽጋሩ ሽጋር ማለት አዩዘውጀ ረጅሉ አንድ ሰው ሊድር እብነተሁ ልጁን ሊድረው አላ እዩዘውጀሁ አልአኸሩ ሌላው ደግሞ ሊድረው እብነተሁ ልጁን ልጅህን ስጠኝ ልጅህን እንካ እንደዚህ አይነት ይዳዳዳሉ በልጅ ላይ ብቻ እህቴን እህትህን ስጠኝ እህቴን እንካ፣ አክስትህን ስጠኝ አክስቴን እንካ። ባይሆን መካከላችን ምን የለም ወለይሰ በይነሁማ ሶዳ ሶዳ መህር የለም። ምክንያቱም የኔን ልጅ በመጠቀምህ ለአንተ ልጅ መህር ይሁን፣ የአንተ ልጅ በመጠቀሜ ለኔ ልጅ መህር ይሁን። እንደዚህ ብለው ይሰጣጡ ነበር አረቦች። ነብዩ አለይሂ ሰላቱ ሰላም ከለከሉ። ተግባባን። ሽጋር ማለት አዩዘውጀ ረጅሉ አንድ ሰው ሊድር እብነተሁ ልጁን ሊድር አላ አዩዘውጀሁ አልአኸሩ ሌላው ሰው ሊድረው እብነተሁ ልጁን ሴት ልጁ ወለይሰ በይነሁማ በመካከላቸው ሳይኖር ሶዳቅ ሶዳቅ ሳይኖር ሶዳቅ ካለ ግን አይቻልም ይቻላል ልጅህን ስጠኝ ልጅህን ውሰድ ይቻላል ምንም አይደለም ማግባት አንተ የአህመድን ልጅ ካገባ እሱ ደግሞ ያንተን የመሐመድን ልጅ ማግባት ይችላል ማለት ነው መሐመድና መድ ተገበነ ይቻላል። ባይሆን ሶዳቅ ተከፍሎ ከሆነ እዚህኛው ላይ የተከለከለው ምንድነው? ልጅህን ስጠኝ ልጅን ልስጥ። ምን ምን ሊሆን ሰዳቃቸው መህር ሰዳቅ ማለት መህር ማለት ነው። መህር ቡዱዑ እርመቲ መህሩን ሊቡድዕ እምራአትክ ቢንቲክ ማለት ነው። የኔ ልጅ በእኔ ልጅ የምትጠቀመው ወይንም ደግሞ ከእሷ ጋር የምታደርገው ግንኙነት ለአንተ ልጅ መህር ይሁን፣ አንተ ልጅ ደግሞ በእኔ ላይ የምትጠቀመው ተመቶ ለአንተ ልጅ መህር ይሁን። ተግባብተናል አይደል? መቀያየር ማለት እ እ ውሰል ውሰድ ይቻላል። ውሰል ባይሆን መህር ካለ ይቻላል እኮ። ለምሳሌ አንተ ልጅህን ብትድርም እኔ ልጅህን ብድርም ልጅ ለአንተ ምናምን ባትል ችግር የለም ይቻላል። እና አንተ ልጅህን ብትድረኝ እኔ ልጅህን ብድር እንችላለን መህር መድበን ማለት ነው። መህር መህረን የሚስላላት መህር በመህር ተስማምተን መዳዳር ይቻላል። ልጅን ለአንድ ሰው ትሰጣለህ፣ የእሱ ልጅ ትቀበላለች። ችግር የለም። ይሄ ክልክል አይደለም። ክልክል የሆነው ወለይሰ በይነሁማ ሰዳቅ መካከል ላይ መህር ከሌለ ነው የማይፈቀድ። መህር ከሌለ በልጅ ብቻ ላይ አያጥርም፣ በሌሎችም ላይ ይገባል ብለዋል። ሀታ ምክንያቱም ይሄ ተፍሲሩ ነብዩ አን ሽጋር ክልክል ነው ያሉት። ሽጋር ማለት ምንድነው? ይሄ ተፍሲሩን የሰጠው ናፊዕ ይሁን አብደላህ ብን ዑመር ይሁን ማን ይሁን አልታወቀም። ዝርዝር የነብዩ ሐዲስ ይሁን አልታወቀም ይላል። ይሄንኛው ዝርዝሩ ተፍሲሩ የግድ ተፍሲሩ ሽጋር ማለት አዩዘውጅ ረጅሉ ዲፋይን ሲደረግ አዩዘውጅ ረጅሉ አንድ ሰው ሊድር ابنته ሴት ልጁን ለሌላ አካል ሊድረው አላ አዩዘውጀው አኸር ያንኛው ሊድረው እብነተው ልጁ وليس بينهما صداق ሰዳቅ መካከላቸው ታይ ነው። ብሎ የፈሰረው የፈሰሩት ነብዩ ይሁኑ አልታወቀም ናፊዕ ይሁን አብደላህ ብን ዑመር ይሁን ስለዚህ በተፍሲሩ ላይ ሙድረጅ ይሁን አልታወቀም ነው የሚሉት። ወላኪን በዚህ ብቻ አያጥርም። ሽጋር ማለት እህትህን ስጠኝ እህቴን ልስጥህ መካከል ላይ ምን ሳይኖር ሰዳቅ ሳይኖር ይህን ራሱ ተፍሲሩ ሊሆን ይችላል ብለዋል። አልገባችሁም እንዴ? ግልጽ ነው። حديث متفق عليه البخاري مسلم ዘግበውታል واتفق من وجه آخر على أن تفسير الشغار የሽጋር ተፍሲር ዝርዝሩ ዴፊኒሽኑ ሚን ከላሚናት የናፊ ትርጉም ነው ተብሏል። የነብዩ ሳይሆን ነብዩ ነሃ አንሽጋር ነው በቃ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አንሽጋር ነብዩ ሽጋርን ከልክለዋል። ሽጋር ምንድን ነው ሲባል ናፊዕ ነው ዝርዝሩን የተናገረው። ልጄን ዳረኝ፣ ልጄን ልዳርህ፣ ልጅህን ዳረኝ። በመካከላቸው ምን ሳይኖር መህር ላይ ነው። ያንተ ልጅ እኔ መጠቀሜ ለእኔ ልጅ መህር ሊሆን፣ ያንተ ደግሞ በእኔ ልጅ መጠቀም ለአንተ ልጅ መህር ሊሆን ብለው ማለት ነው። በዚህ ተስማምተው በዚህ ይሄ ክልክል ነው። ተጓተናል አን ኢብኑ አባስ ረዲየላሁ ተዓላ አንሁማ አነ ጃሪየተን ቢክረን አንድ ቢክራ ልጅ አተት ነብይ ሰለላሁ ዐለይሂ ወሰለም ነብዩ ጋር መጣች። ፈዘከረች ተናገረች አነ አባሃ ወቀሰች ማለት ነው ተናገረች። አነ አባሃ አባቷ ዘወጃ እንደዳራ ወሄ ካሪሃ እየጠላቸው በግድ እንደዳራ እየጠላች ፈቀየረሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ አማረጧት። እዛ ተቀጥያለች ወይንስ ትሄጃለሽ አሏት። ምርጫላት ማለት ነው። ፍቃድ ሳትሰጥ አንድ ሴት ግድ መዳት ክልክል ነው፣ አይቻልም፣ አይፈቀድም። እስላም እንደዚህ አይነት ጫና የለበትም። እስላምን ወጋ የሚያደርጉት ምዕራባውያን በዚህ ነው። የሴቶችን መብት አይጠብቅም። አንድ ሴትን በግድ አስገድዶ ይዶታል፣ አይቻልም። ይሄ አስገድዶ መዳር እጅባር ጭራሽ አይቻልም። ሰገር ምንም የማታቅ ከሆነች ብቻ ለምሳሌ ነብዩ ነብይ አለይሂ ሰላቱ ወሰለም አቡበክር አይሻን በስድስት ዓመቷ ነው አይደል ዳራ አቡበክር ማለት ነው። እንደዚህ ይጠቅማታል የሚባል አካል በዲኑም ሆነ በማንኛውም ይጠቅማታል የሚል አካል ከዳራት ብቻ ይጠቅማታል ለሚባል አካል ከዳራት ይቻላል። ሰጊር ከሆነች መምረጥ የማትችልበት ደረጃ ላይ ከሆነች ማለት ነው ከዛ በላይ ግን ተሚዝ ደረጃ ከደረሰች በራሷ ፍቃድ እንጂ ማንም ይደራት አይፈቀድለትም ማለት ነው ገባችሁ رواه أحمد وأبو داود وابن ماجه وأعل بالإرسال وعن الحسن عن سمورة وعن الحسن عن سمورة وعن الحسن عن سمورة ከሀሰን አንሰሙራ የተያዘ አኔ ነብዩ ሰለላሁ ዐለይሂ ቃል ነብዩ እንዲህ አሉ አዩመ ማንኛውም ሴት ዘወጀሃ ወልያል ሁለቱ ወልዮች ቢድሯት ፈሄ ሊልአወል ሚንሁማ ከሁለቱ ለመጀመሪያው ነው የምትሆነው። ለመጀመሪያው ሁለቱ ወንድሞች ነበሯል። አንዱ ለአህመድ ዳራ፣ ሌላው ደግሞ ለመሐመድ ዳራ በተመሳሳይ ሰዓት። ስለዚህ የትኛውን የምጸድቀው ማለት ነው? ተመሳሳይ ሰዓት ሳይሆን ሮብ ቀን አንዱ ዳራ ሐሙስ ቀን ደግሞ ሌላው ለሌላ ዳራ የትኛው ነው ኒካሁ የሚጸድቀው? የመጀመሪያው የአወሉ ነው ማለት ነው። የመጀመሪያው ኒካ አንድ ሴት ላይ ሁለት ኒካህ ሲደራረብ የመጀመሪያው ኒካ ነው የሚጸድቀው የሚጸድቀው ማለት ነው። ተግባባ በኒካህ ላይ ኒካህ ተመሳሳይ ለዛው ለሰውየው ከሆነ ምንም አይደለም። በውዱ ላይ በውዱ ላይ ውዱ ማለት ነው ምንም አይደለም። ተጅዲ አያበላሽም። መጀመሪያ ኒካህ ነበራት እንደገና ይፋደስልኝ ብትል ምንም አይደለም። የመጀመሪያው ኒካህ ነው የመጀመሪያው አይ ዞን ገብቻለሁኝ ምናምን ነገር እኔ በቃ ጥርጣሬ አለብኝ በቃ የሆነ ነገር ይሁን። ለምሳሌ አንድ ሰው አባቴ ድሮኝ ነበር አባቴ ትንሽ አቂዳው ላይ ችግር ስላለበት እኔ ይሄ ኒካህ በጣም ከበደኝ ምናምን ነገር አለች። ቃዲ ጋር ሄዳ ቃዲ ይጅራታል። ቃዲ ኒካሁን ምን ያደርገዋል? የመጀመሪያው ባጥል ነው ተብሏል። ተነክረዋል ማለት ችግር የለም። በኒካ ላይ ኒካ ባጥል ነው አይባልም። ለተለያዩ ሁለት ሰዎች ግን ከተዳረች አንድ ሴት ለየትኛው ነው የምትጸድቀው? ለመጀመሪያው ነው የምለው። የመጀመሪያው ወልይ የመጀመሪያው አካል ነው። ፈሄ منهما فولت له ለመጀመሪያው ነው። ግልጽ ነው። አሚን አባት ካደገች በኋላ ሰውየው ባስፈለገውና አስገድዶ ድራ ለማይጠቅማት ሰው ተድራ ከሆነ ለመጥፎ ሰው ተድራ የማይሆን ከሆነ ትመረጣለች። አሁን ቀይሯ እንደ ብሎቅ ያ ብቻ ትመርጣለች። ማን እ አዎ ቃዲ ጋር ትሄዳለች። ቃዲ ጋር ትሄዳለች። ልትፈታ አልፈለገም። ከተፈታች በኋላ ይድራል። وعن جابر رضي الله تعالى عنه قال قال رسول الله صلى الله عليه وسلم النبي عليه الصلاة والسلام أيما عبد ማንኛውም ባሪያ ተዘወጀ ቢያገባ بغير إذن مواله ያለ ኃላፊው ያለ ኃላፊዎቹ ፍቃድ ኃላፊዎቹ ሳይፈቅዱለት በራሱ ፍቃድ ቢያገባ ወአህሊ بغير إذن مواله وأهله ያለ ቤተሰቦቹ ፍቃድና መዋሊ መዋሊ የሆኑት ሰዎች የእሱ ኃላፊዎች ሳይፈቅዱለት ቢያገባ ፈሁ አሂሩን ዝሙተኛ ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። ይከለከላል፣ ክልክል ነው። በራሱ ፍቃድ ሄዶ አያገባም። አስፈቅዶ ይፈቀድልሃል አግባ ተብሎ ምክንያቱም ሲያገባ ሌላ ነገር አለ። ለሰውየው እንዲሰራ ነው አይደል ያለው ባሪያ ማለት። ለዚህ እሱን መጠየቅና እሱን እንትን ማለት ነው ያለበት። በራሱ ፍቃድ ካገባ ዝሙተኛ ነው። አሂር ማለት አይዛኒ ማለት ነው። والزنا باطل فدل على بطلان النكاح ولو أجاز المالك بعد العقد وبه قال الشافعي وأحمد وقال أبو حنيفة ومالك إن أجاز بعد العقد صح والأول هو الراجح وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال يا الله ملكتنا لا يجمع ላ ዩጅመዑ መሰብሰብ አይፈቀድም ብለዋል። በይነል መርአቲ በአንዲት ሴትና ወአመቲሃ የእናቷን እህት አንድ ላይ ማግባት የአባቷን እህት አንድ ላይ ማግባት አይፈቀድም። አንድ ሴት ልጅ ካገባ የአባቷን እህት አክስቷን ማግባት አይፈቀድም። እሷ እያለች እሷን ፈተ ማግባት ትችላለች። እሷ እያለች አይፈቀድም። ولا بين المرأة በሴትና وخالتها በእናቷ እህት ከአክስቷ መካከል አመትም አክስት ነው፣ ካለትም አክስት ነው። የትኛው ነው የእናት እህት? አመት የአባትህ እህት ሐለት የእናትህ እህት ማለት ነው። አንድ ሴት ካገባ የአባቷንም እህት አክስቷን ማምጣት አይፈቀድም። በአንድ በተመሳሳይ ሰዓት አንድ ቤት በተመሳሳይ ሰዓት በአንድ ኒካህ እነሱ መያዝ አይፈቀድም። እህት አግብታ እህትና እህትንም ማገናኘት በአንድ ላይ ማግባት አይፈቀድም። ይሄማ ኢጅማዕ ነው ለማለት ኢጅማዕ ክልክል አንድ ሴትና የእናቷን እህት አንድ ሴትና የአባቷን እህት አንድ ላይ ማግባት በተመሳሳይ ሰዓት አይፈቀድም። እሷን ፈተህ አክስቷን ማግባት ይፈቀዳል፣ ችግር የለም። እሷን ፈተህ እህቷን ማግባት ይፈቀዳል። ትንሽ እህትን አግብተህ ነበር፣ እሷን ፈተህ ካልተመቼ ወይ እሷ ስትሞት ታላቋን ማግባት ይፈቀዳል። የነቢዩን አለይሂ ሰላቱ ወሰላም ሁለት ልጆች ማን አግብቷል? ማን አግብቷል? ዑስማን ዑስማን አግብቷል። ኡሙ ኩልሱምና ማንን እ በቃ ሩቅያ አግብቷል ማለት ማማችን ማግባት በተመሳሳይ ሰዓት አይደለም ባይሆን وعن عثمان رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا ينكح المحرم حج احرم ሰው ማግባት ለራሱ አይፈቀድለትም ወላ ዩንኪሑ ለሌላም ወልይ ሆኖ መዳር አይፈቀድለትም ሐጅ አህረመ ሰው ማለት ይህን ቀርተነዋል ኪታብል ሐጅ رواه مسلم وفي رواية له ولا يخطب ራሱ ለራሱ ማጨትም አይፈቀድለትም ለራሱ ለማግባት ዛድ ብኑ ሕባን ወላ ዩኽጠቡ ዐለይህ እሱም እጩኛ መስጠት አይችልም። በሱም ላይ ማጨት አይፈቀድም ማለት እሱ እጩኛን ሰጪ ሆኖም ራሱ ማጨት አይፈቀድለትም ማለት ነው። ወላ ይኽጥቡ ለራሱ እጩኛ ማጨት አይፈቀድለትም ለራሱ ላይ ያገባ ወላ ይኽጠቡ ዐለይህ ማለት ደግሞ በሱ ላይ እጩኛ አይጠየቅም። ለእጩኛይቱ ኃላፊ ሆኖ እሺ እሺ ሰጥቻለሁ ማለት አይፈቀድለትም ማለት ነው። ወላ ገብታችኋል? وعن ابن عباس رضي الله تعالى عنهما قال ተዘወጀ ረሱል ተዘወጀ ነብይ ሰለላሁ ዐለይሂ ወሰለም መይሙነተ ነብዩ ዐለይሂ ሰላቱ ወሰለም መይሙናን አግብተዋታል አለ ኢብኑ አባስ ወሆ ሙሕሪም ሐጅ አህርመው እያለ አግብተዋታል ይላል። ማን ይሄን ያለው? ማን ያለው? ሐዲሱ ሙተፈቅ ዐለይህ ነው። ወሊሙስሊምን ሙስሊም ላይ ስንመጣ ደግሞ አመይሙነተ አመይሙነተ ነፍሲሃ ከራሷ ከመይሙና የተዘገበ አንነ ሰለላሁ ዐለይሂ ወሰለም ነብዩ ተዘወጃ እንዳገቧት ትናገራለች። ወሆ ሐላል ሐላል ሆኖ ነው ያገቡኝ አለች። ሙህሪም ሆነው ሳይሆን ኢህራም ሐጅ ኢህራም ሳያደርጉ ነው ያገቡኝ፣ ሐላል ሆነው እያሉ ነው ያገቡኝ አለች። እብኑ አባስ ደግሞ ምንድን ነው ያለው? ሙህሪም ሆነው ነው ያገቧት አለ። እሷ ደግሞ አአ ነብዩ ያገቡኝ ሐላል ሆነው ነው አለች። የትኛውን እናስቀድማለን? የእሷን ነው የምናስቀድመው። ለምን ለአነ صاحب البيت أدرى ببيته የቤቱ ባለቤት ጓዳ ውስጥ ያለን የሚያውቀው እሱ ነው አይደል? ስለዚህ ይሄ ይሄ አዕለሙ ቢነፍሲያ ስለ ራሷ የምታውቀው መቼ እንዳገባ እሷ ናት። ሀታ ራሴ የሚባለው ካነ ሰፊረን በይነሁማ በነብዩና በመይሙና መካከል አገናኝ ነበረ። ሰፊር ይባላል ኤምባሲ ማለት ነው። የሁለት ሰዎች ኤምባሲ ሰፊር ማለት ኤምባሲ ማለት ነው። ሁለቱን የሚያገናኝ አካል ማለት ነው። ስለዚህ እኔ ነበርኩ ነብዩና መይሙናን ያገናኘዋቸው። ነብዩ መይሙናን ያገቧት በምን ሰዓት ነው? በምን ሰዓት ነው? ሐላል እየሆኑ ነው አለ። ሐላል በሆኑበት ሰዓት ነው። ስለዚህ የማን ይቀደማል ማለት ነው? የመይሙናና የራፊ አባባል ሁለቱም በዚህ ጉዳይ አዋቂ ስለሆኑ ከብኑ አባስ ይተሻል። وعن عقبة بن عامر رضي الله تعالى عنه قال قال رسول الله صلى الله عليه وسلم إن أحق الشروط أن يوفى إن أحق الشروط ከሸርጥ ሁሉ የሚገባው አዩፋቢ ሊሞላ የሚገባው ሊፈጸም የሚገባው መስፈርት መስተሕለልቱም ቢሂል ፍሩጅ የሴትን ብልት ሐላል አድርጋችሁ የተጠቀማችሁበት ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። እነ አሐቀ ሹሩጥ ከመስፈርት ሁሉ እጅግ የሚገባው አዩፋቢ ሊሞላ ሊፈጸም ሊከናወን ሊደረግ የሚገባው ሸርጥ ቢኖር መስተህለልቱም ቢሂ ሐላል አድርጋችሁ የተጠቀማችሁበት ነው። አልፍሩጅ ብልቶች ይሄ የግድ ነው ማለት ነው። እሱ ምንድን ነው? ዋና ተፍሲሩ መህር ተብሏል። መህር ነው። በመህር ምክንያት ነው ሐላል የተደረገው። ምን የተደረገው ሐራም የሚባል ዝሙት የሚባል ነገር ወደ ሐላልነት የተቀየረው በዚህ መህር አማካኝነት ነው። ሸርጡን ምን ብለውታል? ይሄ ብቻ ይሆን ይላሉ ማ ማተስተሒቁል መርአቱ ቢሙቅተደ ዘውጅያ ብለዋል። እዚህ ላይ መህር ብለው ግልጽ ነገር ስላልሆነ ብልትን ሐላል ያደረገላችሁና የተጠቀማችሁበት ሸርጥ ነው። ያ ማለት ቀለብ ሊሆን ይችላል፣ መህር ሊሆን ይችላል፣ ወይም አደርግልሻለሁ ያልካት ነገር ሊሆን ይችላል። አንድ ሰው ሲያገባ የሆነ ነገር ይሄን አድርግልሻለሁ ብሏት፣ አሃ እንደዛ የምታደርግልኝ ከሆነ አገባሃለሁ ብላ ከሆነ ያ ነገር ይወጅብበታል። ዋጅብ ሐቁ ሹሩጥ አዩሃቤ መስተህለልቱም ቢህል ፍሩጅ መህር ብቻ አይደለም። አገባሽ ለአግባሽ ምን ምን ታደርግልኛለህ? እንደዚህ እንደዚህ አደርግልሻለሁ እናደርግልሻለሁ ብሎ ልቧን የቀሰቀሰው በዛ ነገር ከሆነ ያን ነገር መህር ብቻ አይደለም ማለት ነው። ያ ሸርጥ ራሱ ሊሞላ ይገባዋል። ዋና ግን መህር ብለው ነው የፈሰሩት ዑለማዎች። والحديث دليل على جواز الاشتراك في النكاح النكاح ላይ መስፈርት ማስቀመጥ ይኖራል وعلى تعيين الوفاء به واختلفوا فيما هو المراد بالشروط እዚህ ቦታ ላይ ከመስፈርቶች ሁሉ የተገባው ተባለ ምንድን ናቸው መስፈርቶች هذا الحديث በቂለ አልመህር ተብሏል በቂለ አልመህር መህር ነው ተብሏል لانه المشروط في مقابله البضع በብልት ፊት ለፊት ያለውና ሐላል ሊደረግበት የሚገባ ነገር ቢኖር እሱ ነው ወቂለ ጀሚዑ ማ ተስተሒቁሁ ልመርአ አይ መህር ብቻ አይደለም ሴት ልጅ የሚገባት ሁሉ ቢሙቅተበ ዘውጅያ ስታገባ ሴት ልጅ ይገባታል የሚባል ነገር ሁሉ መሟላት አለበት። ወቂለ ኩሉ ማ ሸረጡ ዘውጅ ተርሂበን ሊልመርአ ፊ ኒካህ ሴት ልጅ ኒካህ ሲያደርግ ቅስቀሳ የተጠቀመበት ማለት ማለም የኩን መቅቡርን ሐራም እስካልሆነ ድረስ ያንን ነገር ማሟላት አለበት። ማንኛው አደርግልሻለሁ ያላትን ነገር ማሟላት አለበት። ያ ዋጅብ ነው። እሱ ካልተሟላ ሸርጡ ካልተሟላ ኒካህ ይበላሻል አልተባለም። የለም ይወጅብበታል። ባያሟላ ሐራም ሰርቷል። ክዷል ነው እንጂ የሚባለው ኒካሁ ይበላሻል አይባልም። ያ ሌላ ነው። ሸርጡ ካልተሟላ ሶላት ሸርጧ ካልተሟላ ሶላቱ አትሆንም እንዳለው እንዳትወስድ ይለያል። በጣም ይወጅብበታል ማለት ነው። አቤት